السلام عليكم ورحمة الله وبركاته أهلا وسهلا ومرحبا بكم يا جماعة الخير السماء طيب درساتنا نجمرالن جاهزوش كوناتشو الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الكريم نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الزكاة من يقرأ المثنى فليتفضل مشكورا بسم الله الحمد لله والصلاة والسلام على وعن علي رضي الله عنه ليس في البقر العوامل صدقة رواه أبو داود والدار قطني ورواجه وقفه أيضا آه، حديث قدر عم اسمته وعن علي رضي الله عنه قال ليس في البقر العوامل صدقات علي ናቸው ነብዩ አለይሂ ሰላቱ ወሰለም አሉ ይላሉ ምን አሉ ليس في البقر العوامل صدقات ብለዋል ነው እንግዲህ አሁን ይላሉ የነብዩ ስም አልተጠቀሰም እርግጥ እዚህ ቦታ ላይ ነገር ግን አሊ ከሳቸው ይዘው ቃለ ቃለ ረሱላህ ነው ليس في البقر በከብት ለም ምን አይነት ከብት አልዓዋሚሊ ለስራ የሚጠቀሟቸው ከብቶች እርሻ ሊሆን ይችላል ለአዝመራ ማዝመሪያ በሚጠቀሟቸው ከብቶች ላይ ሷደቀቱን ማህዝ ቦታ ዘካቱን ማለት ነው ዘካ የለም ብለው ተናግረዋል አዋሚል የሚለው አሚላ የሚለው ስብስብ ነው አሚለትን አዋሚል التي تعمل للحرث ለማረስ ለውቂያ ውሃ ለመቅዳት አንዳንድ ከሸክም ለመጎተት ወዘተ እንግዲህ ብዙ ስራ የሚሰሩባቸው ከብቶች ስለዚህ በእነዚህ አይነት እንስሳዎች ላይ ዘካ የለባቸውም ከቁጥር አይገቡም እነዚህ ለማለት ነው رواه ابو داود ابو داود ዘግቦታል ወዳረቁኒ ዳረቁኒም ዘግቦታል ወራጅሁ ትክክለኛው ወቅፉሁ ሐዲሱ መርፉዕ አለሙ ተናገሩት መሆኑ ነው አይዶን በድጋሚ ያለ መውቁፍነቱ የተረጋገጠው እያለ ነው አንዳንዶቹ መርፎ ነው መውቁፍና መርፎ ማለት አልይ ራሳቸው የተናገሩት ማለት መውቁፍ ማለት መርፎ ከተባለ ከነብያችን ዘይ ያወሩት ማለት ነው እሺ ሐሪሱ በዛም በዚህም ሰነዱን ضعيف አድርገውታል ነገር ግን صححه ابن القطان ابن القطان የሚባለው ሰው صحيح ነው ብሎታል ነው የሚለው على حال ምንም አይልም ተግባሩና እጅማዑም ደግሞ በዚሁ ላይ ነው ለአገልግሎት የሚውሉ እንስሳዎች ለዘካ ዘካ አይወጣባቸው ነው አለል ሙሳዋቲ በይነል አግኒያይ ወልፉቀራ ብለናል በሀብታምና በዲያው መካከል ለማስተካከል ነው ዘካ የተደነገገው ብለናል ከዚህ መነሻ ስንነሳ ላተጅቡ ኢላ ፊ አምዋሊና ሚያ ብለናል በሚራባ ሀብት እንጂ በማይራባ ሀብት ዘካ የለም ብለናል ለአገልግሎት የዋሉ እንስሳዎች ከሆኑ ዘካ የለባቸውም hatta አቃር ቤት እንኳን መኖሪያ ቢሆን ማለት ነው ለአገልግሎት ከሚጠቀሟቸው ከብት ነው ለአዝሬት ለመጠጥ ወዘተ የሚጠቀሟቸው ዘካ የለባቸውም يقاس على ذلك جميع الاموال التي اعدت للاشتغال والبقاء ለቋሚ ንብረትነትና ለጥቅም የተያዘ ነገር ሁሉ ዘካ የለበትም ለማለት ያስችላል የቤት መኪና ምናምን ነው በዚህ ሐዲስ ተነሰን ነው ለርሻ በኋላ ከብት ላይ ዘካ የለም ከተባለ ለመመላለሻ ለትራንስፖርት የሚጠቀማቸው መኪኖችም ካሉ እንደዛው ነው ለምን ለርባታ ሳይሆን ለመጠቀም የሚጠቀማቸውና ማለት መኪናዎች ሞሽ ሞሽ ቢኖሩት በጥቅማቸው እንጂ በዋና ዋጋቸው ዘካ የለባቸውም ማለት ነው የቤት እቃዎች እንግዲህ ብዙ እቃዎች አሉ ቤት ውስጥ የምንጠቀማቸው እነ ሰላጃ ወዘተ ምናምን የመሳሰሉ ነገሮች እነዛ ሁሉ ዘካ የለባቸው ነው ነው ለሸቀጥ ለመሸጥ ለመለወጥ ለማትረፍ ካልሆነ በስተቀር ይሄ ዘገባው አልይ ላይ መውቁፍ ነው ቢባልም ወይን ለም يكن له حكم الرفع الا انه حجه ማስረጃ ነው ለምን አንድ ሱሐቢ ምን الخلفاء الراشدين የሆነ እንደውም ይሄ ነገር እንደዚህ ነው ብሎ ከተናገረ ተቀባይታለሁ ለምን ነብዩ አለይሂ ሰላቱ ወሰለም በተዘዋሪ አለይኩም ቢሱነቲ ወሱነቲ الخلفاء الراشدين ብለዋልና ማለት ነው ቀጥሉ وعن عمرو بن شعيب عن أبيه عن جده عبد الله بن عمرو أن رسول الله صلى الله عليه وسلم قال من ولي يتيما له مال فليتجر له ولا يتركه حتى تأكله الصدقة رواه الترمذي والدار القطني وإسناده ضعيف وله شاهد مرسل عند الشافعي طيب وعن عمرو بن شعيب عن أبيه عن عبد الله بن عمرو ከአምር ተዘገበ አምር ከማን عن ابيه ማለት ነው አባቱ ማን ያምር ሹዓይብ ነው አንጀዲህ ያለ ይሄን በደንብ ያዙ እስከዛሬ አይመጣም ነበር ከአያቱ አያቱ ማን ነው ብዙ ጊዜ አይጠቀስም አብዱላህ ኢብኑ አምር ይባላል አያቱ አምር ኢብኑ ሹዓይብ አላቢሂ ምን ጊዜም ዘገባ ላይ ትንሽ ሰነዱ ላይ ትንሽ ችግር አለበት ይላሉ ምክንያቱም የሆነ መጽሐፍ ነበረው ተቃጥሎበት ምናምን የሚባል ነገር አለ የጻፈው ሐዲስ እንትን ተቃጥሎበት በዛ ምክንያት ሐዲሱ ተቀበል የለውም ተለይቶ ይታወቃል ሳይቃጠል ከተቃጠለ በኋላ ያወራው ጭቅጭቅ አለው ሐዲስ ላይ አላየ ምን አለ ان رسول الله صلى الله عليه وسلم قال يا الله ملكኛ አሉ ይላል من ولي يتيما ማባቷ የሞተባቸውን ህፃናት የሚንከባከብና ሐላፊ ሆኖ ያሳደገ ማለት ነው ለሁ ለየቲም ማለት ነው ማሉ ገንዘብ ያለው የሆነን ወልይ ሆኖ ባለቤት ሆኖ የሚያሳድግ ፈልየተጅር ለሁ ለዛ ለየቲሙ ይነግድለት ብሩን የአባቱ ውርስ ካለ ለምሳሌ እየነገሪ አታርፍለት ወላ ይትሩኩ እንዳይተወው ዝም እንዳያስቀምጠው ማለት ነው ሐታ ተአኩለሁ ሰደቃ ማለት ሐታ ተአኩለሁ ዘካቱ ማለት በየአመቱ ዘካ እየተባለ ዘካ እየወጣለት እየወጣለት ካፒታሉ እንዳያስጨርሰው እንዳያልቅበት ይነግድለት ነው ለምሳሌ አንድ 500 ሺህ ብር ወላ እንበል ያን የትም የሚያሳድገው የሚንከባከበው ሰው አለ በየአመቱ ዘካ ይወጣታል ያብር በየአመቱ ስለዚህ ይነግድበት የልጁ ተንከባካቢ ምክንያቱም ከርቦም ዘካ ሲወጣ ከዛ ሞላ ዘካ ሲወጣ ያ ገንዘብ እየተመናመነ እየተመናመነ እያለቀ ነው የሚመጣው እንዳይ አልቅበት እንዳይ ገንዘቡ ዘካው ዋናውን ካፒታል እንዳይበላበት እያታረፈለት ዘካውን ያውጣለት ማለት ነው رواه الترمذي والدارقطني واسناده ضعيف ዘገባው ላይ ችግር አለበት ዘጋቢዎቹ ደክመት የሚታይባቸው ሰዎች ናቸው ለማለት ነው ወለው ሻሂድ ሙርሰል እንደ ሻፊዒ ኢማሙ ሻፊዒ ዘገባ ላይ ሙርሰል የሆነ ምስክር ወይም ድጋፍ አለው ማለት ነው ሻሂድ ማለት ድጋፍ ማለት ነው ሙርሰል ነው ግን ሙርሰል ማለት ታቢዕ አለይሂ ሰላቱ ወሰለም አሉ ብሎ የሚያወራው ነገር ነው ለምን ታቢዒ ሰውዬ ነብያችን ታገኛቸው የነገረው አለ ማለት ነው ሱሐቢ ሊሆን ይችላል ሱሐቢ ያልሆነም ሊሆን ይችላል ሸካለው ስለዚህ ሱሐቢ መሆን ቢረጋገጥ ሱሐባ ሁሉ የዘገበው ዘገባ ሰሂህ ነው ይባል ነበር ከዛ በታች ያለው ግን አጠራጣሪ ስለሚሆን ሐዲሱ ضعيف ነው የሚሆነው ምናልሳም ضعيف ነው ዙሮ ዙሮ ሴትም ሆነ ህፃንም ሆነ ዘካ አለባቸው ገንዘባቸው ለማለት من وليه بمعنى ولايه ያለው እንክብካቤ እያደረገ ያለ የቲመን የቲም የቲም ማለት ምንድነው የቲም ምን አይነት ሰው ነው የቲም የሚባለው እናቱ የሞተችበት አባቱ ያለ ሰው የቲም ይባላል እናቱ የሞተችበት የቲም አይባልም አባቱ የሞተበት የቲም ይባላል እንደገና አቅመ አዳም ያልደረሰ ከ15 አመት በላይ የቲም አይባል ያማ ከሆነ ሁሉማ ዓለሙ የቲም ይባላል አቅመ አዳም ሲደርስ ሚንከባከበው ለስራ ከሚበቃ እንጂ ከዛ በላይ ራሱን በራሱ ማስተዳደር የሚችል ሰው በመሆኑ የቲም አይባልም ስለዚህ የቲም ማለት ከሰው ልጅ አባቱ የሞተበት ሲሆን ሆን ማለት ነው አባት ወተት ያጠጣ ቀለባ ያዘጋጅ የእንሰሳው እናቱም አባቱም የሞተበት ዘመን ይባላል ለጢም ለጢም ይባላል ይላል ለጢም እናትም አባት የሞቱበት ለጢም ይባላል በአረበኛው ማለት ነው ዳማረኛ ምን እንደሚባል አላውቅም እኛ ጋር ዝም ብሎ ምን ነው ዝም አ እናቱ ብቻ ከሆነ አጂ ይባላል እናቱም አባቱም ከሆነ ለጢም ይባላል ይላል አላያል የቲም ገንዘብ ዘካ ይወጅበታል አይወጅበትም ይወጅበታል ነው እብድም ቢሆን እንደዛው ነው የእብድ እብድ ነው ሰውየው ገንዘብ አለው ወይም ሞኝ ነው አንደ ሰው ሞኝ ይሆናል ገንዘብ ያለው ገንዘብ ዘካ ከገንዘብ ጋር እንጂ ተሰሰሩ ከሰዎች ጋር አይደለም ከገንዘቡ ጋር ነው መጅኑን አሁን ባለመስገዱ ባለመጾሙ አይጠየቅም እብድ ነውና ሙከለፍ አይደለም ነገር ግን ዘካ ቤተሰብ ስለሚኖረው ያብዱ ሞኙም ቤተሰብ ስለሚኖረው ማውጣትና መስጠት ስለሚችሉ زكاه يوجبتها وعن عبد الله ابن ابي اوفى رضي الله عنه قال كان رسول الله صلى الله عليه وسلم اذا اتاه قوم بصدقتهم قال اللهم صل عليهم متفق عليه አብዱላህ ኢብኑ አቢ አውፋ ነው ታዋቂ ሱሐቢ ነው ስራውን አላህ ይወደድለትና ምን አለ ቃል ካነ ረሱላህ ያ አላህ መልእክተኛ ነበሩ አለ ባህሪያቸው ተፈጥሯቸው اذا اتاه قوم ሰዎች ሲመጡ ወደሳቸው ቢሰደቀቲህም ዘካቸውን ይዘው ሲመጡ እና ሲያስረክቡ ቃለ ነብያችን ይሉ ነበር اللهم صل عليهم اللهم صل على هؤلاء እነዚህን ሰዎች ሶላተና ወርድላቸው ጌታዬ እያሉ ዱዓ ያደርጉ ነበር በቁርአንም خذ من اموالهم صدقه تطهرهم وتزكيهم بها قال በኋላ وصل عليهم الى وصل عليهم ማለት ዱዓ አርግላቸው ማለት ان صلاتك سكن لهم والله سميع عليم እና ነብዩ አለይሂ ሰላቱ ወሰለም ዘካ ሰብሳቢ ዘካ ሰጭተው ሲመተው ሲያስረክቧቸው ዱዓ ያረጉላቸው ነበር ቁርአን ማዟቸው እሳቸውም اللهم صل على ابي اوفى اللهم صل على اهل عمر كذا እያሉ ዱዓ ያደርጉ ነበር ነው ስለዚህ ቡና ጀባ ጀባ ያለም ምን ይባላል በረክ ይባላል ልብስም የጀባ በረክ ይባላል ዱዓ ይደረግለታል ማለት ነው እቡና ላይ ብቻ ነው በረክ መጣቁት እናንተ ግን ቡና ምን ስለሆነች ነው አንዳንድ ሰዎች ቡናን ከወልይ ጋር ያያይዙትና ቡና ሲፈላ የሚመጣ ወልይ አለ ወልይ አለ ነው የሚያምቶች አሉ ቡና ላይ ሻርብ የማትለብሰዋ ሴት ልቀዳ ስትቡናዋን ሻርብን አቀብኝ ትላለች <laughs> ወደ ቂብላ ያዞሩታል ጀበናውን ትንጃሉ ምን ብዙ ሸርጣሉ አድሩስ ያጨሳሉ እንግዲህ በረክ ማለቱ ችግር አልነበረውም አድሩስ ማጤሱም ለጠረኑ ከሆነ ችግር የለውም ከቡና ጋር የተያዘች ባህል ግን ልትቀር ይገባታል ምክንያቱም ቡና ሲፈላ የሚመጣ ነገር አለ ብለው የሚያጨሱት ሰው ስለሚመጣ ለሰው መጥፎ ጠረን እንዳይሸተው ብለው ከሆነ ቀርመው ጀባ ከመባሉ በፊት ቀድመው ያሸቱ ቤቱ ያጓፍጡት ችግር የለው ኋላ ግን ቡና ሲቀዳ የተለየ ነገር ማሳየት ጥሩ አይደለም ነው ስለዚህ ዘካ የሚያመጡ ሰዎችን ዘካው ጭታዎች ዱዓ ይደረግላቸው ነበረ ማንኛው ኸይር ዋለለን ሰው ሙካፋ አድርጉት መልሱ መልሱ እናንተም ጥሩ አሉለት ተብሏል ካቃታችሁ ጀዛከላሁ ኸይራ በሉ ተብሏል ዱዓ ነው ጀዛከላሁ ኸይራ በተለይ ዘካ ግዴታም ቢሆን ግዴታውን ቢወጣም አንድ ሰው ዱዓ ሊደረግለት ይገባል ነው من صنع اليكم معروفا فكافئوه فان لم تجدوا ما تكافئونه فادعوا له حتى تظنوا انكم قال كفاتموه በቂ ዱዓ አርገለት አስቀምጥሉ ዱዓ አድርጉለት ነው ዛሬ ዱዓ ካረጋችሁለት ነገ ለመመረቅ እያለ ያው ሰደቃው ይቀጥልበታል ማለት ነው እሺ ቀጥሉ وعن علي رضي الله تعالى عنه أن أن عباس سأل النبي صلى الله عليه وسلم في تعجيل الصدقة قبل أن تحل فرخص له في ذلك رواه الترمذي الترمذي والحاكم وعن علي رضي الله عنه أن العباس رضي الله عنه سأل النبي صلى الله عليه وسلم في تعجيل صدقاته قبل أن تحل فرخص له في ذلك رواه رواه الترمذي تي رواه الترمذي ወይም رواه الترمذي ترمذي ترمذي ያለ አልይ ናቸው አባስ የተባለው አልዓባስ ከተባለ ነብያችን ያቆት ነው የአብዱላህ ኢብኑ አባስ አባስ رضي الله عنه ሰላም አለህና ነብዩ ሰለላሁ ዐለይሂ ወሰለም ጠየቃቸው ሰዓለት ነብየ ተጠያቂ ነብያችን ናቸው ጠያቂ ቢሆኑ ሰዓለ ነብዩ ነበር ምንድነው ሰዓለ ነብየ ከተባለ ነብያችንን ጠየቀ ነው የሚሆነው ምንድነው ጥያቄው ፊታጅል ሰደቃት ከርሞ ማውጣውን ዘካ ዘንድሮ ጨማምር ለብሰጥ ይቻላል ወይ ጠየቃቸው ማርሽ ዶምን ይበሉ ነው ቀብላ አንተ ሂለ ማለት ወቅቱ ከመድረሱ በፊት ወቅቱ ከመድረሱ በፊት የከርሞ ረመዳን ሳይመጣ አሁን ላይ ላወጣ ፈለኩኝ አለ አስቀድሞ فرخص له النبي صلى الله عليه وسلم ነብያችን ፈቅደውለታል ፊዳሊከ በዚህ ጉዳይ ላይ ለወደፊት ዘካ ማውጣት ይቻላል ማዘግየት ነው ቢጠላም እንጂ ገና ወደፊት ለሚደርሰው ቀድሞ ማውጣት ችግር የለው እዛ ሰዓት ካልደረሰ ያገንዘብ ዝማ ከቢጠፋ ያው ኪሳራ የራሱ ጉዳይ ነው قبل ان تحل ማለት ወቅቷ ሳትደርስ ማለት ነው فرخص له فقبل في ذلك በዚህ ጉዳይ ላይ ታጅሩ ዘካ اخراجها قبل تمام حول عام ሳይሞላው ዘካ ማውጣት ማለት ነው ሰደቃ የሚለው እዚህ ቦታ ላይ ዘካ ማለት ነው فرخص له الترخيص اليسر والسهوله ማገራራት እንደማለት ነው አልዓባስ ኢብኑ አብዱ ሙጠሊብ የነቢያችን አጎት ነው አመት ሳይሞላው ገና ቀድሜ ባውጣ ይቻላል ስላቸው አዎ ይቻላል ችግር የለም ማለት እሺ وعن جابر بن عبد الله رضي الله تعالى عنهما أن الرسول أن الرسول الله صلى الله عليه وسلم قال ليس عن رسول الله صلى الله عليه وسلم قال ليس في دون الخمس أواق من الورق صدق وليس في فيما دون الخمس دون من الإبل صدق وليس فيما دون الخمس أوسق من ثمر من التمر صدقة رواه مسلم وله من حديث أبي سعيد ليس فيما دون الخمس أوساق من تمر ولا حبة صدقة آه، وأصل حديث أبي سعيد متفق عليه وعن جابر رضي الله عنه عن رسول الله صلى الله عليه وسلم قال ليس فيما دون خمس اواق خمسين እንዳትሏል خمس اواق አንድ ላይ የሚቀረው فيما دون خمس اواق ከአምስት መስፈሪያ ባነሰ من الورق ከወርቅ ሰደቃቱን ሰደቃ የለም طيب ወርቅ ማለት ብር ማለት ነው ብሩ የሚቀጠቀጠው ብር ወረቀቱ ሳይሆን የሚቀጠቀጠው فما كان من الفضه غير ممكن ብር ሆኖ ያልተቀጠቀጠ ተቀጠቀጠ ይባላል መድሩብ የተቀጠቀጠ ከሆነ فما كان من الفضه غير مضروب ያልተቀጠቀጠው ወርቅ አይባል የተቀጠቀጠው ወርቅ ይባላል ይላሉ ዞሮ ዞሮ ከአምስት እፍኝ አዋቂ አዋቂ ወቂያ ተምትሉት ያው መሰሪያ ነገር ነው ወቂያትን አዋቂ አዋቂ ወቂያ አው ምንድን ያለው አዋቃ አዋቅ ይባላል አዋቂ በተሽዲም ይቀራል ማለት ነው ችግር የለው ስለዚህ ከአምስት ሱቅያ ባነሰ ብር ላይ ዘካ የለበትም ወለይሰ ፊማ ዱነ خمس ዘውዲን ከአምስት ግመል ባነሰም ከአምስት ግመል በታች በሆነም ዘካ የለም ይነሪ ቢሊ ከግመል ሰደቃቱ ሰደቃ የለም ወለይሰ ፊማ ዱነ خمسة አውስቂን ከአምስት ወስቅ ባነሰም ሚነ ተምር ከተምር ሰደቃው ሰደቃ የለም አምስት ወስቅ የሚባል ያው መስራ እንደ ኩንታል እንደ ማለት ወይም ደግሞ ምንድን ባለው ዝሮ ዝሮ የተምር መስፈሪያ ወስክ ማለት 60 ቁና የሚይዘው ይላል ሲቱነ ሰዓን ወስክ ይባላል አንድ ሰዓት ስንት ነው ሰደቀት ፍጥር አንድ ሰዓት ነው አይመወጅብን ስንት ኪሎ ነው 3 ኪሎ ወስክ ማለት ደግሞ 60 ወስክ 60 ሰዓ ነው አለ 60 ጊዜ 3 ስንት ነው መቶ 80 ኩንታል ባጭሩ እንዴት ማለት ነው አንድ ሷ 3 ኪሎ ከሆነ አንድ ወስክ ማለት ደግሞ 60 ሷ አሚዝ ከሆነ 180 ዘጠኝ መቶ ኪሎ ግራም ይላል ሳምን ነው ዘጠኝ ዘጠኝ መቶ ኪሎ ሜትር ማን ነው ኪሎ ግራም ትክክል ነው ወስቅ ማለት 60 ሷ ነው አለ አ 300 ሷ طيب فيكون نصاب الحبوب والثمار 300 صاع የፍራፍሬ የሐብ እህሉ 300 ሷዕ መሆን አለበት 300 ሷዕ 300 ሲባዛ አይዋ በ3 900 ያለው ነው ማለት ነው ስለዚህ በጥቅሉ ከአምስት ወስቅ ባነሰ ተምር ከአምስት ግመል ባነሰ ከአምስት ደግሞ ኡቅያ ባነሰ ብር ዘካ የለበትም ያውን ሰው እየነገረ ነው ለምሳሌ በ29 ከብት ዘካ የለም እንዳለው በ39 ፍየል ዘካ የለም እንደሚለው መነሻና መጨረሻውን ለመንገር ነው የፈለገው እሺ ወለሁ من حديث ابي سعيد ليس فيما دون خمسه اوساق من تمر ብሏል اوساق اوساق جم وسكن يا وسك ስብስብ ነው وسكن اوساق حمل احمال ነው وولات الاحمال اجلهن አይምለው የሐምል ጀምዑ አህማል ነው የወስክም አውሳቅ ይባላል طيب ولا حب وليس فيما دون خمسه حب እንደማለት ሶደቀቱን ሶደቃ የለም ከአምስት አነሰ ነው የዚህ ሐዲስ ዋና ፍሬ ሐሳብ ዋሱ ሐዲስ አቢ ሰዒድ متفقون عليه ቡኻሪና ሙስሊም ተስማምተው የዘገቡት ነው ይላል ሐብ ማለት ያው አዝርት ማለት ነው እንደ ስንዴ እንደ እንደ ገብስ ያለው እህል ነገር ማለት እሺ ቅሩ وعن سالم ابن عبد الله عن أبيه رضي الله عنه أن النبي صلى الله عليه وسلم قال فيما سقت السماء والعيون أو كان أثريا العشر وفيما سقي بالندح نصف العشر رواه رواه البخاري ولأبي داود أو كان أو كان بعلى العشر وفيما سقي بالثواني أو الندح نصف العشر طيب በደንብ ተከታተሉት وعن سالم بن عبد الله عن أبيه رضي الله عنهما عن النبي صلى الله عليه وسلم أنه قال فيما سقت السماء والعيون أو كان عثريا العشر وفيما سقي بالنضح نصف العشر رواه البخاري ولأبي داود إذا كان بعلا العشر وفيما سقي بالسواني أو النضح نصف العشر يلا سالم بن عبد الله كاباته كعبد الله بن عمر ነው የሚያወራው عبد الله بن عمر ደግሞ ከነብዩ አለይሂ ሰላቱ ወሰለም በመጥቀስ ቃል የሚቀጥለውን ብለዋል فيما سقت السماء ሰማይ ማዝጋ ያው ዝናብ ማለት ነው ከላይ ስለሚመጣ ዝናብ ከላይ ያለ ሁሉ ሰማይ ይባላል فيما سقت السماء ሰማይ ባጠጣችው والعيون የወንዝ ምንጭ ማለት ነው عيون ምንጮች ማለት ከውሃ ምንጭ እየመነጨ እህሉን አበሰረው አደረሰው ማለት ነው አው ካነ አተርየን አተ ወይም አተር ይሆነ አተርየን ማለት الذي يشرب بعروقه من غير سقين ማለት አንዳንዴ እንደ ሙዝ ያለ ነገር በስሩ ውሃን የመሳብ ባህር ያለው ይባላል እንደው ዝም በውስጥ እየሳበ ከላይ የሚታይ የሚጠጣ ነገር የለም ነዓሰሪ ከሆነ አልዑሽሩ አንድ አስረኛት ነው ካስር ኩንታል አንድ ኩንታል እንደማለት ነው ወፊማ ሱቀ ቢነድሂ ወፊማ ሱቀ ቢነድሂ በግመል ምናምን እየተጠጣ በከብትም በበቅሎም እያጡ ይላሉ አዝመራ ያዘምራሉ እንደዛ ከሆነ ደግሞ ንስፉል ዑሽሪ የአንድ አስረኛውን ግማሽ የ200 ዑሽሩ ስንት ነው هايا يا هايا قمة ايش اللي أه، ولي أبي داود إذا كان بعلا على عشر إذا كان بعلا مالت البعل الشجر أو الزرع الذي ينبت بماء السماء من غير السقين وهو مقارب لمعنى العثري أو مرادف له أو زر زر عثري مالتنا بعل ማለት ያው አንድ ነው ይያሉ اذا كان بعلا بعل ከሆነ ማለት بعل ማለት على عشر عشر አለበት وفيما سقي بالسواني سواني جمع ثانيه ያው በግመል እንዲ የተቀዳ የሚጠጣለ አዊን ነጥሂ ወይም በመርጨት ይሄ ከተማ ላይ አትክልት አበባ የሚተክሉና ውሃ የሚረጩበት ምን ይባላል ያከፈከፈ እንደ ሻወር ፕላስቲክ ወይ ጎማው ማለት ነው እሱ ነው ሰዋኒ ማለት መስኖ መስኖማ በቦይ ሲመጣ እርግጥ እሱም ያስከዳል አዎ وفي ما سوق بالثواني او النضح نصف العشر በጥቅሉ ሰዋኒ ማለት እንሰሳ ሰዋሚ ይባላል ግመልም ይሁን ካብትም ይሁን አህያም ይሁን ምትል ምትመላለስ ማለት ነው ውሃ እያመጣች እየቀዳች እያደረሰች እየወሰደች በሷ የሚጠጣ ከሆነ ወይም ወይም እንደዚሁ ምን አለበት ንስሉ ዑሽር አለበት የአንድ አስረኛ ግማሽ የመስሎኳ ዑዩን የሚለው ሲካታል በምንጭ ማለት ያው መስሎ ቀጣይ ይለቀቃል በስሩ ሁሉ ይደርሰዋል ማለት ነው ወይ ደግሞ ዝም በርቀት ውሃ አለ ዝም ብሎ ውሃ በውስጡ ይስባል በስሩ አሰር ያለው شيخ الاسلام تيميه قد اتفق العلماء على مقدار المأخوذ من المعاشرات ያው እሽር ከሚወጣልን ነገር የሚወሰደው ነገር ታውቋል ይላሉ ان الواجب في الحبوب والثمار التي سقيت بلا مؤونة وانما سقط على الامطار او العيون الجاريه او البعل الشارب بعروق بعروق العشر طيب ነጥህ ማለት ያው መርጨት ማለት ነው የሚረጨው በዛው ባመጣነው እንስሳ ምተን ባቅማዳው ሊሆን ይችላል ባቅማዳው የሚቀዳበት የሚጠጣበት ሰዓት ጀሪካን ሊሆን ይችላል እንደው ዝሮ ዝሮ በሰው ድካም በሰው ልፋት በሰው ጫንቃ ላይ የተሰራ ስራ ሸሪዓችን ብዙ ነገር አያስገድደውም ቢያንስ ንፋስ ታስቦለት ግማሽ ለምሳሌ ሩባላው ሽልማት የ200 አምስት ብር ነበረች አሁን ግን 10 ብር ሊሆን ይችላል ነው ማለት ንሰለው እሺ ከተባለ እሺ እ ولأبي داود إذا كان بعلا على عشر إذا كان بعلا مالت البعل الشجر أو الزرع الذي ينبت بماء السماء من غير السقين وهو مقارب لمعنى العثري أو مرادف له ያው ዞሮ ዞሮ አሰረይ ማለትና بعل ማለት ያው አንድ ነው ይያሉ اذا كان بعلا بعل ከሆነ ማለት بعل ማለት على عشر عشر አለበት وفيما سقي بالسواني سواني جمع ثانيه ያው በግመል እንዲ የተቀዳ የሚጠጣለ አዊን ነጥሂ ወይም በመርጨት ይሄ ከተማ ላይ አትክልት አበባ የሚተክሉና ውሃ የሚረጩበት ምን ይባላል ያከፈከፈ እንደ ሻወር ፕላስቲክ ወይ ጎማው ማለት ነው እሱ ነው ሰዋኒ ማለት መስኖ መስኖማ በቦይ ሲመጣ እርግጥ እሱም ያስከዳላው وفيما سوق بالسواني او النضح نصف العشر በጥቅሉ ሰዋለት እንስሳ ሰዋኒ ይባላል ግመልም ይሁን ከብትም ይሁን አህያም ይሁን ምትል ምትመላለስ ማለት ነው ውሃ እያመጣች እየቀዳች እያደረሰች እየወሰደች በሷ የሚጠጣ ከሆነ ወይም ወይም እንደዚሁ ምን አለበት ንስሉ ዑሽር አለበት ያንዳታ ግማሽ የመሰውኳ ዑዩን የሚለው ሲካተታል በምንጭ ማለት ያው መስሎ ቀጣ ይለቀቃል በስሩ ሁሉ ይደርሰዋል ማለት ነው ወይ አለ ዝም ብሎ ውሃ በውስጡ ይስባል በስሩ አሰር ያለው شيخ الاسلام تيميه قد اتفق العلماء على مقدار المأخوذ من المعاشرات ያው እሽር ከሚወጣልን ነገር የሚወሰደው ነገር ታውቋል ይላሉ أن يجب في الحبوب والثمار التي سقيت بلا مؤونة وإنما سكت على الأمطار أو العيون الجارية أو البعل الشارب بعروق بعروق على عشر طيب ነጥህ ማለት ያው መርጨት ማለት ነው የሚረጨው በዛ ባመጣነው እንስሳ ምተን ማዳው ሊሆን የሚቀዳበት በሚጠጣበት ሰዓት ጀሪካን ሊሆን ይችላል ያው ዝሮ ዝሮ በሰው ድካም በሰው ልፋት በሰው ጫንቃ ላይ የተሰራ ስራ ሸሪዓችን ብዙ ነገር አያስገድደውም ቢያንስ ልፋት ሳስቦለት ግማሽ ለምሳሌ ሩባል ሽልማት የ200 ብር ነበረች አሁን ግን 10 ብር ሊሆን ይችላል ነው የሚለው ንሰለው እሺ ከተባለ እሺ وعن ابي موسى الاشعري ومعاذ رضي الله عنهما ان النبي صلى الله عليه وسلم قال لهما ለሁለቱም لا تاخذوا في الصدقه ያሏቸው ሁለቱንም ሰብሳቢ አገው ከዋቸው ነበር لا تاخذوا لا تاخذوا في الصدقه ዘካ ላይ አትቀበሉ الا من الا من هذه الاصناف الاربعه ከነኚህ ከአራት ነገር እንጂ ከዛ ውጭ ዘካ አትቀበሉ ብለዋል የሚለው አሻይሪ ገብስ ወልሂንዶዲ ስንዴ ወዘቢቢ ዘቢብ ነው ወተምሪ ተምር ነው እሺ ዘቢብና ተምር ታውቃላችሁ ሻይር ገብስ ነው ሂንጧ ስንዴ ነው እ ወዘቢቢ ዘቢብ ያው ታወቀ ሩዝ ጋር የሚበላው ወተምሪ በተምር ማለት لا تاخذوا في الصدقه الا من هذه الاصناف حديث حسن ነው ደግሞ የሚገርምኩት አቡ ሙሳ አልአሽዓሪ እና ሙአዝ ናቸው ሁለቱም ሲልኳቸው ቃለ ለሁማ ለሁለቱ ለሁማ ለብዙ ሲሆን ለሁም ለአንድ ሲሆን ለሁ ነው لا تاخذوا اتوسدوا اتقبلوا في السرقه سرقه ላይ الا من هذه الاصناف الاربعه ከአራቱ ላይ እንጂ ምን ምን ነው አራት የተባለው ሻዒር ሕንጧ ዘቢብ ተምር ሻዒር ያው የታወቀ ነው ሕንጧ ዘቢብ ጀምዑ ዘቢበት ወማ ጁፊፈ من العنب ወይን ሆኖ ያደረጉት ጊዜ ዘቢብ ይባላል ነው رواه الطبراني والحاكم حديث حسن ايش فاستكبروا وقد عن معاذ رضي الله عنه قال فأما القساء والبطيخ والرمان والقصب فقد عفى عنه رسول الله صلى الله عليه وسلم وإسناده ضعيف وللدار قطني يا معاذ قطني كمعاذ بتقصنا بزغبوت رضي الله عنه قال قال رسول الله صلى الله عليه وسلم من له قال على معاذ فاما الكساء كساء የሚባለው ማ የብጥህ ምን ነው አህዙመታ كساء ዱባ ወልብጥሁ ሀብሀበ ወሩማኑ ሩማኑ ታወቀ ነው ወልቀሰቡ ሸምበቆ ማገዳ ማለት ነው فقد عفى عنه رسول الله صلى الله عليه وسلم يا الله መልእክተኛ ይቅርታ አድርገዋል ቶታል ዘካል ተቀበሉ ማለት ቀዲ አፋ ማለት ይቅር ብለውታል ተው ችግር የለውም እንደማለት ቂሳ ረጅሙ ጅሙልሙል ሆኖ ረጅም ሲሆን ነው ይላል ቢጢኽ ማለት ደግሞ እዋስ ዲቡቡል ያለ ሲሆን ነው የቀልመስ ረጃጅም ታሉት የለም እሱ ምን ይባላል ቂሳ ይባላል ቢጥር ደግሞ ዲቡቡል ሩማን ሩማን ነው ከሰቡ ታወቀና ለከሰቡ ሸንኮራ አገዳ ምናምን ሁሉ እዚህ ገባ ያው አገዳ ያለው ነገር ሁሉ ማለት ነው ከሰማት አገዳ ያለው በአገዳ የሚያርግ ማለት ومنه قصب السكري የሱካሩ ቀሰብ አለ ወቀሰቡ የበቀሎ የሜራ ምናምን የምንለው ይሄ ሸንበቆ አለ እሺ وعن سهل بن أبي حثمة رضي الله عنه قال أمرنا رسول الله صلى الله عليه وسلم إذا خرصتم فخذوا ودعوا الثلث فإن لم تدعوا الثلث فدعوا الربع رواه خمسة إلا ابن إلا ابن ماجه وصححه ابن حبان والحاكم طيب ያሁኑ ደግሞ ሰብኑ አልስማ የተባለ ሰው የዘገበው ቃል ምን አለ አመረና ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አዘውና አላ እሱንና ሌሎችን ጨምሮ ማለት አመረና ማለት ኢዳ خرستم ዘው ስትገምቱ ግምት ስታስቀምጡ ፈኹዙ ያዙ ወደዑ አስሩሰ አንድ ሶስተኛውን ተውት اذا خرجتم فخذوا ስገምቱ የገመታች ነገር ውሰዱ ያዙ ወደው ثلث አንድ ሶስተኛውን ተውት فإن تدعوا تدعوا ባተው አስሉት አንድ ሶስተኛውን تدعوا الربع አንድ ተውባል رواه الخمسة ابن ماجه وصححه ابن حبان والحاكم ሁለቱ ያው ጥሩ ሐዲስ ነው ብለውታል ነው የሚለው لله اذا خرصتم بغمتاشو غزي ማለት ዘካ ሰብሳቢዎቹ የዞሩ ሲገምቱ ማለት ነው وعن عتاب بن أسيد رضي الله عنه قال امرنا رسول الله صلى الله عليه وسلم ان يخرص العنب كما يخرص النخل وهذا زكاته زبيبا الى رواه الخمسه وفيه انقطاع حديث مرسل ومرسل من الاسلام ضعيف نو عتاب ابن علي امرنا رسول الله لا يا الله ملكتنيا عزونال يا الله ملكتنيا عزونال ان يخرس العنب وين ይገመት በግምት ይወጣለት ማለት ነው አይነብ ያወይን ማለት ከማ ይخرس النخل ነخል ማለት ደግሞ ዘንባባው ማለት ነው እሱ እንደሚገመት ሁሉ እና ወጡኸቱ ዘካቱሁ የአይነቡ ዘካ ይወሰዳል ዘቢበን ከዘቢብ ዘይማ ደረቁ ነው ተምር ማለት ደረቁ ነው ዛፉ ላይ ያለው እንዳለ ይገመትና ዘካው ያክል ነው ተብሎ በግምት ለምሳሌ አራት ኩንታል ይሆናል አምስት ኩንታል ይሆናል ተብሎ የሚገመት ነገር አለ ይለያቸዋል ያለው እዛ ያለው ተገምቶ ምን ይሰጣል ዘቢብ እነኽሉ ማደሙ የተምሩ ዘንባባው እዛው ላይ እንዳለ ተምሩ ይገመታል የሚሰጠው ግን ተምር ነው ይላል ተዋሩ 50 وفي انكتو انكتو على حارث ضعيف ነው ይላል ነው هذا الحديث وان كان مرسلا على النووي لكنه تضد بقبول ائمه له የሐዲስ ባለሙያዎች ይሄን ሐዲስ ተቀብለው ስላገኘን ያው እንቀበለዋለን ሰነዱ ضعيف ቢሆንም ድጋፍ አለው ማለታቸው ማናው ለእናንተ ግልጽ ነው አራቃችሁ ኪታባችሁ እንደታችን ይወላችሁ ወላይኔ ኪታብ ነው እንትን ያለው ያኛውን ሐዲስ ኢንሻአላህ በሚቀጥለው እንቀራዋለን በዛሬ ዙብ ይበቃናል هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين